يه كفل أمست لعقيدة مهرتنا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين ود برنامجين تكنا توج السلام عليكم ورحمة الله وبركاته بزاريو تمهرتاتين يمنا يو كبال لفريقة هنا يلا إله إلا الله أركانو تسين أيتنا زاري لمؤمنا يلا إله إلا الله شرطوش مسفرتوش على الله ላኢላሃ ኢለላ ብቻ ብሎ ማለት በቂ አይደለም፣ መስፈርት አለው። እነዚህን የላኢላሃ ኢለላ መስፈርቶች ለማየት እንሞክራለን። እንግዲህ ማንኛውም ሰው ላኢላሃ ኢለላ ይላል። ነገር ግን ማዕናውን ማወቅ አለበት ነው። እዚህ ጋር ትኩረት እያደረግን ያለ ነው ወደፊት የምናየውን ትምህርት ከዚህ ጋር ለማያያዝ ነው። አንድ ሰው ላኢላሃ ኢለላ እያለ በቀን ብዙ ጊዜ መቶ ጊዜ ሺህ ጊዜ ሊል ይችላል በምላሱ ذكر يادرك له ولي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدر ليه لشلال إيهين المياه فرسة كبار جني ترى لمن إيهين سلم معك يدروا مشرك وش النبي صلى الله عليه وسلم دفناكم من النار قولوا لا إله إلا الله تفلحون لا إله إلا الله بل نجاة وتعالى تفلحون عن اللي مالو لمن لا إله إلا الله ترقون سلم ياقو ترقون سلم ياقو ذرافة فاسمو أن أن نرقون مالو እንዳውም ተገረሙ። አምላክ አንድ አምላክ ብቻ ነው ይለናል እንደ ይሄ ሰው ብሎ እስከ መገረም ድረስ ደረሱ ማለት ነው። ይሄ ትርጉም ማወቅ ግዴታ በመሆኑ ነው እዚህ ጋር ትኩረት የምናደርገው። ይሄ ላኢላሃ ኢለላህ ሸርጦች አሉት፣ አርካኖች እንዳሉት ሁሉ ደግሞ እዚህ ጋር መስፈርቶች አሉት። እነዚህን መስፈርቶች ለማወቅ እንሞክራለን። እንግዲህ ላቡደ ፊ ሸሃዳ አን ላኢላሃ ኢለላህ ሚን ሰብዓት ሹሩጥ سبات مسفرتوش جالو كذي بلايم هذا سؤالو لا تنفع قائلها إلا باجتماعها النزي سباتو مسفرتوش قال تموالو لا إله إلا الله ملون سو يهن قال متكمو أي تكمو هنا عرفت نقر ماذا قاقمو أي تكمو النزي مسفرتوش قال تموالو لازم لما هونو النزي مسفرتوش من لنا شيء ملون نقر አንደኛ አልዕልም አልሙናፊ ልጃል ላለማወቅ ተጻራሪ የሆነ እውቀት ይባላል የመጀመሪያው part እውቀት ማለት ነው በአጠቃላይ ሸርጡ አወል አልዕልም እውቀት ምን ማለት ነው እዚህ ጋር እውቀት ብሎ ማለት አልዕልም ቢማዕናሃ المراد منها وما وما تنفيه وما تثبته وما تنفيه وما تثبته إذا قال تفلق عوقت من دمنا إتشين لا إله إلا الله إما تارقا قد أنا ولك إما تارقا ونقر ماوك من دمنا لا إله إلا الله لا إله مثل نفي نفرنا إلا الله مثل دمه إسباب نفرنا ايه نفي من لو من انه نفي من يرغو اثبات من لو من انه اثبات من يرغو الذين نطبوت ليتو ما اوق قلبت نو الذين نطبوت ليتو ما اوق قلبت الله سبحانه وتعالى بسوره الزخرف زخرف 86 لاي ولا يملك الذين يدعون من دونه الشفاعه الا من شهد بالحق وهم يعلمون يعني እነዛም ከአላህ ሌላ የሚገዟቸው እነሱ የሚያውቁ ሆነው በእውነት ከመሰከሩት በስተቀር ምልጃን አይችሉም ይላል ኢላ መን ሸሂደ ቢልሐቅ ወሁም ያዕለሙን ሸሂደ የሚለው ብላ ኢላሃ ኢላላህ ማለት ነው ላኢላሃ ኢላላን እያወቀ በእውነት የመሰከረ ሰው ቢሆን እንጂ አጠቅመውም ነው ምን ማለት ነው ማወቅ? በመጀመሪያ ደረጃ በቀልቡ ማወቅ አለበት። ምላሱ የምታረጋ የምትመሰክረውን ነገር ማመን አለበት ቀልብ ላይ ከነ ትርጉሟ ማለት ነው። ያቺ የምታገኘውን ትርጉም ማወቅ አለበት። ምን ማለት ነው? ከአሁን በኋላ በስፋት የምንማረው ትምህርት ይሄ ነው ማለት ነው። እዚህ ጋር ሸርጡን ብቻ ነው ነካ የምናደርገው። ሙሉ ትምህርቱ ወደዛ ነው የሚሆነው። ይሄም ማወቅ ነው ያለብን። ላኢላሃ ኢለላህ የምንፈስርበት ትምህርት ነው ሰፋ ያለ ጊዜ የሚወስድበት። ነፍ የሚያደርጉ ነገሮች ምንድን ናቸው? እስባት የሚያደርጉ ነገሮች ምንድን ናቸው? የሚሉትን ከማስረጃ አንጻር ከአዲስ ከቁርአን እያለን እያየን እንሄዳለን በስፋት። ስለዚህ ማንኛውም ሰው በልቡ አምነው ተቀብለው ምላሱ በምላሱ የሚመሰክረውን ቃል ይሄን ቃል ላኢላሃ ኢላላህ የሚለውን ነገር ልቡ ልታውቅ ይገባል። ትርጉሙ ነፍ የምታደርገውን ነገር ነፍ ለማድረግ እስፋት የምታደርገውን እስፋት ለማድረግ አውቆ መጠቀም መቻል አለበት፣ በተግባር ማዋል አለበት። ይሄን የማያውቅ ከሆነ ለም ተንፈዐሁ አትጠቅመው ሊአነሁ ለም ያዕተቅድ ማ ተዱሉ ምክንያቱም እሱ ትርጉማን ስለማያውቅ ትርጉማ ወደምታመለክተው ነገር ሊሄድ አይችልም። አስለን ኢማኑ የለውምና ኢዕትቃዱ የለም ቀልቡ ውስጥ ከነ ትርጉሙ አይደለም የሚያውቃት ቃሏን ብቻ ነው የሚያውቃት። ላኢላሃ ኢለላህ የምትለውን ብቻ ነው ቀልብ የምታውቀው፣ ትርጉሙን አታውቅም። ስለዚህ የላኢላሃ ኢለላህን ትርጉም ማወቅ የመጀመሪያ ሸርጥ ነው። ዒልም እውቀት ወሳኝ ነው ማለት ነው። ትርጉሙን ካላወቀ መተግበርም ስለማይችል መጠቀምም አይችልም። ባዶ ነው የሚሆነው። ሁለተኛው ማዕዘን ምንድን ነው? አልየቂን አልሙናፊ ልሸክ ምንም ጥርጣሬ የሌለበት እርግጠኝነት እርግጠኝነት ማለት ነው። የቂን ቢአን የኩነ ቃኢሉሃ ሙስተይቅነን ቢማ ተዱሉ አለይህ ይሄን ሸሃዳ በምላሱ የሚለው ሰው ቃሏን የሚመሰክር ሰው ትርጉሟን አውቆ ቅድም ባለው መሰረት ትርጉሟን አውቋልና ያወቀው ትርጉም ላይ ደግሞ <clears throat> ያለ ጥርጣሬ ሙሉ የሆነ እርግጠኛ ሊሆን ይገባል። በእርግጠኝነት ነው ማመን ያለበት።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 እነዛ እነሱ እውነተኞች ናቸው። ምንድን ነው ያመጣው? ثم لم يرتابوا ያልተጠራጠሩት ይላል። ምእመናን ብሎ ማለት በነቢዩ በአላህ ስብሓነሁ ወተዓላ ያመኑና በመልእክተኛውም ያመኑ ከዚያም ያልተጠራጠሩ ይላል። በዚህ እምነታቸው ጥርጣሬ የሌላቸው ይሄ ሸርጥ ነው ማለት ነው። ተጠራጣሪ ከሆኑ ንፍቅና ውስጥ ነው የሚገቡት። ትክክለኛ ኢማን አይኖራቸውም ማለት ነው። ፈኢን ካነ ሙርታበን ካነ ሙናፊቀን ተጠራጣሪ ከሆነ ሙናፊቅ ነው የሚሆነው። ነቢ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? በሐዲሳቸው وقال النبي صلى الله عليه وسلم من لقيت وراء هذا الحائط يشهد أن لا إله إلا الله مستيقنا قلبه فبشره بالجنة በልቡ በእርግጠኝነት በእውነት የሚመለክ አምላክ ከአላህ በስተቀር የለም ብሎ የመሰከረን ሰው በጀነት አብስረዋል ነቢ ስለ ላሁ ወሰለም ምን እንዳያረጋገጡ እዚህ ጋር ሙስተይቅነን ያለ ጥርጣሬ እርግጠኛ ሆኖ ያመነ ከሆነ ብሎ ነው አንድ ሰው ላኢላሃ ኢላላህ ስል እርግጠኛ ከሆነ ከልቡ በየቂን ከሆነ ይሄን ነገር የሚጠቀመው ወይም ደግሞ የሚለው ነብዩ ሰለላሁ ዐለይሂ ወሰለም እንዳረጋገጡት የጀነት ሰው ነው። በዚህ ቃሉ ጀነት ይገባበታል። ይህን የማድርግ ከሆነ በልቦ የምጠራጠር ከሆነ ለም የስተሒቅ ድኹል ልጀና ጀነት መግባትንም ወይም ደግሞ ጀነት የሚያስገባ አይደለም፣ ተገቢ አይደለም፣ የሚያስገባ አይደለም። ይሄ ድርጊት ጀነት አያስገባውም፣ ተግባሩ አስልን ማለት ነው፣ ተጠራጣሪ ከሆነ። ስለዚህ ምንድን ነው መሆን ያለበት? የሚያምንበትን አላህ ስብሓነሁ ወተዓላ ካወቀው በኋላ ይሄ አምልኮት ከአላህ ለአላህ እንጂ ለሌላ አካል አይገባም ስል እርግጠኛ መሆን አለበት። ሊጠራጠር አይገባም። ልቡ ላይ ሙሉ በሙሉ እርግጠኛ መሆን አለበት። ጥርጣሬን ማስተናገድ መቻል የለበትም ነው። ይህን ካደረገ ነጃ ወጣ። የሚጠራጠር ከሆነ እንደዚሁም የማያውቅ ከሆነ መጀመሪያ ላይ ነው እውቀቱ ከሌለው ላይላ ኢለላ ምን እንደምትል የማያውቅ ከሆነ የፈለገውን ነገር ይዳክራል። እርግጠኛም ካልሆነ በሆነ ነገር ይሸወዳል ማለት ነው። ልቡ ተጠራጣሪ ከሆነ ዋጋ የለውም። ነገር ግን በልቡ የሚያምን ከሆነና አውቆ እርግጠኛ ከሆነ ይሄ ነገር ጀነት ይወስደዋል። ጀነት ያስገባዋል ብቻውን። ስራ አንድ ሰው ላኢላሃ ኢላላህን በደንብ ካወቀና ከተገነዘባት በመስፈርቶቿ እርግጠኛ ከሆነ የሚሰራውን ኢባዳም ይሰራል። ላኢላሃ ኢላላህ የምታዘውን ነገር ይተገብራል። የምትከለክለውን ነገር ይርቃል። በዚህም ዙሪያ እርግጠኛ ነው። እርግጠኛ ስለሆነ ይገረዋል። መታዘዝን ይገረዋል ማለት ነው። አይከብደውም። ለአላህ ስብሓነሁ ወተዓላ ፍጹም ታዛዥ ሆኖ ይቀጥላል። የአላህ ፍቅር ይኖረዋል። ተስፋ ይኖረዋል። ይደርቅ ያ ስራውን ይሰራል ማለት ነው። ከስራም አታግደውም። ሶስተኛው መስፈርት ምንድን ነው? አልቀቡል አልመናፊ ሊረድ ተቃውሞ የሌለበት መታዘዝ እንለዋለን። ተቃውሞ የሌለበት መታዘዝ አልቀቡል ይሄ ማለት እቺ ላኢላሃ ኢላላህ ወደምታመለክተው ነገር ወይም ትርጉማን አውቆ እርግጠኛ ከሆነ በኋላ ያን መልእክት መቀበል አለበት። አላህን በብቸኝነት መገዛትን መቀበል አለበት። ወተርክ ዒባደት ማ ሲዋህ ከአላህ ውጭ ያለውን ነገር ማምለክ መተው አለበት። ፈመን ቃለሃ ወለም የቅበል ዛሊከ ወለም የልተዝም ቢህ ይሄን ነገር በምላሱ እያረጋገጠ ነገር ግን የማይቀበል ያኒ ተቀብሎ ተግባራዊ የማያደርግ ቃሉ አይጠቅመውም ወይም ደግሞ ቃሉን አልተጠቀመበትም ማለት ነው። አልተጠቀመበትም። በመዳሱ ብቻ ነው ያረጋገጠው። እንደዚህ አይነት ሰዎች በርካታ ነበሩ። አላህ ስብሓነሁ ወተዓላ ምን ይላል? እነሁም ካኑ إذا قيل لهم لا إله إلا الله يستكبرون ويقولون أئنا لتارك آلهتنا لشاعر مجنون في سورة الصافات ثلاثة مست ثلاثة سدست ላይ إيه لا إنهم كانوا إذا قيل لهم لا إله إلا الله يستكبرون እነርሱ ከአላህ ሌላ አምላክ የለም በተባለው ጊዜ ይኮራሉ ይኮሩ ነበሩ ይላል ወየቁሉን ይላሉ እንደዚሁም ምንድን ነው የሚሉት አኢና ለታሪኩ አሊሃቲና ሊሻዒርን መጅኑን እኛ ለመሆኑ ለዚህ ለእብድ ባለቅኔ ለሱ ብለን አማልክቶቻችንን የምንተው ሰዎች ነን ይሉ ነበር ይላል አላህ ስብሓን ወተዓላ ላኢላሃ ኢላላህ በሉ ሲባሉ ይኮራሉ። ይሄን አይሉም ማለት አይፈልጉም። ለምን መተው ስለማይፈልጉ እሷ የምታመለክተውን ነገር መተው ስለማይፈልጉ እችን ትርጉሟን ስለሚያውቁ ነው እምቢ ያሉት እነሱ የድሮ ሙሽሪኮች ትርጉሙን ስለሚያውቁ እምቢ አሉ። አጃአለ አሊሀተን ኢላሃ ዋሂዳ ይላል በሌላ አንቀጽ አማልክቶችን አንድ አምላክ ያደርጋቸዋል አሉ። ይህ በጣም የሚገርም ነው። ለሸይኡን ኡጃብ በጣም የሚደንቅ ነገር ነው ይላሉ። ምክንያቱም እነሱ ይሄን ያውቃሉ። ላኢላሃ ኢላላህ ማለት ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚለውን ትርጉም እንደሚያሰጥና ይሄን ያደረገ ሰው ወይም ደግሞ ይሄን ቃል የተጠቀመ ሰው ሌላ ነገር ውስጥ መግባት እንደማይችል ያውቃሉ። ሌላ ነገር ውስጥ መግባት እንደማይችል ፈጽሞ ሌላን አካል ማምለክ አይችልም። አሁን ይህን ቃል የምንል ከሆነ ይላሉ እንግዲህ አስቡ፣ ሶስት መቶ ስልሳ ጣዖቶታችንን እነ ኡዛን እነ ላትን ልንተው ነው። አባቶቻችን ሲወርድ ሲዋረድ ሲያመልኩ የነበሩትን ነገር ሁሉ ልንተዋቸው ነው እርግፍ አድርገን። ለዚህ እብድ ሰው ብለን ይሄን ሁሉ እንተዋለን። አሉ በኩራት ተውጠው ማለት ነው አልተቀበሉ እና ምንድን ነው መታዘዝ አለበት ሰው ላኢላሃ ኢላላህ ካለ በኋላ መታዘዝ መቻል አለበት አሁን ሰዎች ላኢላሃ ኢላላህ ይላሉ ምንም ችግር የለም በሀገራችን ሙስሊሞች ላኢላሃ ኢለላህ የማይል ሰው አለ ብለን አንልም፣ ግን የሚያውቅ ሰው የለም ብንል ነው የሚያዋጣው። ምክንያቱም ላኢላሃ ኢለላህ ይላሉ፣ ከአላህ በስተቀር የሚመለክ አምላክ የለም ይላሉ። እንደ ትርጉሙ እንደዛ ነው። እነሱ ባያውቁትም ግን አልተቀበሉትም፣ መልእክቱን አልተቀበሉትም ማለት ነው። ለምንድን ነው እንደዚህ የምንለው? ሌሎች ነገራቶችን ሲያመልኩ ስለምናያቸው ነው። ቀብር ጋር ይሄዳሉ መቃብር ባለቤቶችን እየሄዱ ለነሱ ስለትን ሲያስገቡ ሲያመልኳቸው ለነሱ ሲያጎነብሱ ለነሱ ሲያጤሱ ታያቸዋለህ። ሲፈሩ ታያቸዋለ ሲወዱ ታያቸዋለህ። ከነሱ ሲከጅሉ ታያቸዋለ በእነሱ ሲመኩ ታያቸዋለህ። እስቲጋሳ ድረሱልኝ ስሉ ትሰማቸዋለህ። ታዲያ እነዚህ ሰዎች ላኢላሃ ኢለላህ ማለታቸው ጠቀማቸው? አልጠቀማቸውም። አረቦቹም ትርጉሙን ስላወቁ እምቢ አሉ። ከመጀመሪያውኑ አንቀበልም አሉ። ምክንያቱም ይሄን አማልክቶቻችንን ስለሚያስተውን ለነሱ ማለት እነሱም መገዛታችንን እርግፍ አድርጋችሁ አቁሙ ስለምልን ይሄን ነገር አንቀበልም፣ ያ ሙሐመድ ዞር በልልን አሉ። የኛዎቹ ደግሞ ያ ትርጉሙን አያውቁትም። ትርጉሙን ስለማያውቁ እንደው እስልምና ነው ይሄን የሚያስተምሩ ብሎ ነው የሚያምኑት። ጎረቤታቸው ያለው ሙስሊም ያልሆነው አካል ሙስሊሞች የሙስሊሞች እምነት አድርጎ ነው ያን ነገር የሚያየው። ቁርአንና ሐዲስ ፈጽሞ የማያውቀውን ተግባር ባዕድ አምልኮ መጤ የሆነውን ተግባር እንደዛ አድርጎ ነው የሚወስዱት። ይህን ነው የምናየው። የላኢላሃ ኢለላን ትርጉም አለማወቃቸው እንደዚሁም ደግሞ አለመቀበላቸው፣ እርግጠኞች አለመሆናቸው ለዚህ ዳርጓቸዋል ነው። ይሄን ቢያውቁ ኖሮ ባላደረጉ ነበር። ቀብር የሚያምርኩ ሰዎች ምሳሌ እንደዚህ ነው ማለት ነው። ላኢላሃ ኢለላህ ማለት ችግር የለባቸውም ይላሉ። እዛም ቀብር ጋም ቆሙም ይላሉ፣ ችግር የለባቸው። ትርጉሙን ግን አያውቁትም። ስለማያውቁት እዛው ቁጭ ብለው ላኢላሃ ኢለላህን የሚያፈርስ ተግባር ይሰራሉ። የላኢላሃ ኢለላህ ቤተሰቦች ነን ደግሞ ይላሉ። እንደዚህ አይነት ችግሮችን እናያለን። አራተኛው ሸርጥ አልእንቅያድ አልእንቅያድ ቸልታ የሌለበት መታዘዝ እንለዋለን። አላሁ ስብሓነሁ ወተዓላ ምን ይላል? ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا إلى الله سبحانه وتعالى فاستمترش ولهم عذاب أليم بما كانوا يكذبون እነዚህ አይነት ሰዎች አሉ ማለሽ አልኢንቅያድ ይሄ መታዘዝ አራተኛው ወደ አምስተኛው ነው ያልኩት አላህ ምን ይላል ወመን ዩስሊም ወጅሀሁ ኢለላህ ወሁወ ሙሕሲኑን ፈቀድ እስተምሰከ ቢልዑርወት ልውስቃ በሱረቱ ልቁማን አላህ ይህን ይላል እርሱ መልካም ሰሪ ሆኖ ፊቱን ወደ አላህ የሚሰጥም ሰው ጠንካራን ገመድ በእርግጥ ጨበጠ የነገሩም ሁሉ ፍጻሜ ወደ አላህ ነው ይላል ላኢላሃ ኢላላህ ለምታመለክተው ሁሉ መታዘዝ ማለት ነው ثلثا ينبت متازب له ملك انقياد على التنين لذين الله سبحانه وتعالى إن ومن يسلم وجهه إلى الله وهو محسن السمر الكامسر هنا في ثورة الله يمسة أمسو إلى في الصم تعزاج يهون سمع لنه متازب جديتا لا إله إلا الله يملو ترقموا منه ومعنى يسلم وجهه في تنم الله سبحانه وتعالى يمثل يمتازز يممر رامالنا بإخلاص لا الله سبحانه وتعالى ترتع ميا ملك ይሄ ያስፈልጋል። መታዘዝ፣ ታዛዥ መሆን ይሄ አራተኛው የላ ኢላሃ ኢለላ መስፈርት ነው። እንጂ አለ ማለት ያኔ የምታዘውን ነገር ተቀብሎ ተግባራዊ ማድረግ ግድ okay። አምስተኛው መስፈርት ምንድን ነው? إخلاص ነው። إخلاص። إخلاص በጣም ወሳኝ ነው። ኢኽላስ የሚባለው ነገር በጣም ወሳኝ ነው። ኢኽላስ ከሌለ ትርጉም ያጣል። ትርጉም ያጣል። ኢኽላስ ስንል ምን ማለታችን ነው ነው ኢኽላስ ስንል ምን ማለታችን ነው وهو تسفية العمل من جميع شوائب الشرك ስራን በጠቅላላ ሽርክ ከተባለው ነገር ሁሉ ጥርት ማድረግ ነው لا الله سبحانه وتعالى بيتشا بلو مسرات يجون ينف اللاغوت مقرات ريا يوني النا يسمني للبت مهون اللبت إيه بتعام وساني النا أسفل لاغي هنا نتبنا بتوحيد است مكنياتهم الله سبحانه وتعالى فإن الله حرم على النار بإساف لا الله ارمى الرجال من قال لا إله إلا الله يبتغي بذلك وجه الله يا الله انفت في اللقاء يا الله من دم في اللقاء لا إله إلا الله يا لسو الله سبحانه وتعالى بإساف لا ارمى الرجال إساف أتنكاهم إيه اللي هون المشروع ما تينو بإخلاص سيفسمو بالكام إخلاص كل اللبت أشجع قارينهم ጠይብ ስድስተኛው አስድቅ እውነተኝነት وهو أن يقول هذه الكلمة مصدقا بها قلبه ይሄን ላኢላሃ ኢለላህ ስል በቀልቡ በእውነተኝነት ከልቡ መሆን አለበት። በምላሱ ካለ ቀልቡ ግን ካልተቀበለ ካነ ሙናፊቀን ካዚበን ሙናፊቅ ካዝብ ነው የሚሆነው። ለዚህ ነው አላህ ስብሐ ቅድም በቀራሁት አንቀጽ ወሚን ናሲ መን የቁሉ አመና ቢላህ ከሰዎች በአላህ አምነናል የሚሉ ሰዎች አሉ በመጨረሻውም ቀን ወማ ሁም ቢሙእሚኒን ነገር ግን እነሱ ያመኑ አይደሉም ይላሉ አላህን ያታልላሉ የነዛንም ያመኑትንም ሰዎች ነገር ግን ይሄን አይደለም ተቃራኒ ነው ነገሩ ለእነዚህ ሰዎች አሳማሚ ቅጣት አለላቸው ይላል አላህ ስብሐ ወተዓላ በዋሹት ነገር ስለዚህ ምንድን ነው ከልባችን አምነን መቀበል መቻል አለብን ልባችን ሊያረጋግጥ ይገባል በምላሳችን የምንለው ነገር በልባችን መቀበል መቻል አለብን። መጀመሪያ ላይ ልብ ሌላ ነገር፣ ምላስ ሌላ ነገር መሆን የለበትም። መስማማት መቻል አለባቸው ነው። ይህ ካልሆነ አላህ ዘንድ ፋይዳ የላትም። ነው የመጨረሻው ጥላቻ የሌለበት ውዴታ ወይም ደግሞ አልመሐባ ሊሃዚህ ከሊማ። ለከሊማዋ ምንድን ነው ለላ ኢላሃ ኢለላህ መሐባ ሊኖር ይገባል ወደምታመለክተውም ነገር ለቤተሰቦቿም ይህን ለሚተገብሩም ሰዎች ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله إلى الله سبحانه وتعالى ከሰዎችም በአላህና በመጨረሻው ቀን አምነናል የሚሉ አሉ እነሱም አማኞች አይደሉ ይላል አላህንና እነዚያን ያመኑትን ሰዎች ያታልላሉ ይላል። የማያውቁ ሲሆኑ ነፍሶቻቸውንም እንጂ ሌላን አያታልሉም። በልቦቻቸው ውስጥ የንፍቅና በሽታ አለባቸው። አላህን በሽታን ጨመረባቸው ይላል። ለእነሱም ይዋሹ በነበሩት ምክንያት አሳማሚ ቅጣት አለላቸው ይላል። በውሸታቸው ምክንያት ማለት ነው። የውዴታን ማስረጃ ومن الناس من يتخذ من دون الله أندادا يحبونهم كحب الله ከሰዎች ከአላህ ሌላ ባላንጣዎች ወይም ጣዖታቶችን አላህን እንደሚወዱ የሚወዷቸው ሆነው የሚይዙ አሉ ይላል እና እዛ ያመኑትም አላህን በመውደድ እነሱ ይበልጥ የበረቱ ናቸው ይላል አላህ ይተቻል ማለት ነው አላህን እንደሚወድ አድርጎ ሌላን አካል መውደድ ሽርክ ነው ተገቢ አይደለም ማለት ነው። ስለዚህ መውደድ ያለበት ምንድን ነው? አላህ ስብሓነሁ ወተዓላ ብቻና ቺን ከሊማ መውደድ አለበት። ላኢላሃ ኢለላህ መውደድ አለበት። ተውሂድን መውደድ አለበት። የተውሂድ ሰዎችን መውደድ አለበት። ስራውን ተግባሩንም መውደድ አለበት ማለት ነው። ከልቡ መቀበል አለበት። ይሄን የላኢላሃ ኢለላህን ቤተሰቦችን መውደድ አለበት። ምክንያቱም የላኢላሃ ኢለላህ ቤተሰቦች ይዋደዳሉ። ለአላህ እንጂ ለማንም አያጎበድዱ በዚህ የተሰባሰቡትን ሰዎች ይወዳሉ። ይሄ በሁሉም ሰው ላይ ግዴታ ይሆናል። ይሄን መውደድ ይህን የማናደርግ ከሆነ አደገኛ ነው የሚሆነው። እነዚህ መስፈርቶች ካልተሟሉ ሙሉ ሙሉ ዋጋ የለውም ማለት እንችላለን። ኢማናችን ባዶ ነው የሚሆነው። ኢማናችን ባዶ ነው የሚሆነው። እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለምን መቀበል የራሱ መስፈርት አለው። ልክ ይሄኛው መስፈርት እንዳለው ሁሉ ማለት ነው። እነዚህ መስፈርቶች ምንድን ናቸው? አንደኛ አልኢዕትራፉ ብሪሳለት ይሄ መልእክተኛ መሆናቸውን ማወቅና መቀበል ነው። ወኢዕትቃዱሃ ባጢነን ፊል በቀልባችንም በውስጣችንም በውጫችንም ማመን ማለት ነው። فلتن يرمو أن نطق بذلك بملاتها تل لا إله إلا وأن محمد رسول الله بلن ما مسكر مثلا لبن هنا نبا ظاهرا وباطنا بوستن بوجه ما قبل مثلا لبن سوستنيا والمتابعة له مكة الاستاتشون الساتشو بعمل صوت النجر مسرات لكلكلوت النجر مكة الكل أردتني تصديقه فيما أخبر به من الغيوب المادية ወልሙስተቅበላ እሳቸው የተናገሩትን ነገር በሙሉ ደግሞ እውነት ነው ብሎ መቀበል። አምስተኛ መውደድ፣ ከራስ በላይ አብልጦ እሳቸውን መውደድ መሐበትሁ። ስድስተኛው ደግሞ የእሳቸውን ንግግር ከሁሉም ነገር ማስቀደም፣ ከማንም ሰው ንግግር በላይ የእሳቸውን ማስቀደም ማለት ነው። ወልዓመሉ ቢሱነቲሂ እንደዚሁም በእሳቸው ሱና መስራት እነዚህ ሁሉ ግዴታ የሚያስፈልጉ ነገሮች ናቸው ማለት ነው። ነቢዩን ሰለላሁ ዐለይሂ ወሰለም በተመለከተ ያሉት መስፈርቶች እነዚህ ናቸው። እንግዲህ ባረከላሁ ፊኩም ላኢላሃ ኢለላህ ሸርጦችን ሰባቱን ሸርጦች ለመመልከት ሞክረናል። እንደዚሁም የነቢዩ ሰለላሁ ዐለይሂ ወሰለም ነቢይነት ስንመሰክር ያሉትን ሸርጦችም በተወሰነ መልኩ ለማየት ሞክረናል። ባረከላሁ ፊኩም። እንግዲህ በላኢላሃ ኢለላህ ሸርጦች ስንት ናቸው? እያንዳንዳቸው ምን ምን ማለት ናቸው የሚለውን ለማወቅ መሞከር ነው። እነዚህ ለመለየት ሞክሩ። የዛሬው ትምህርታችን እዚሁ ላይ ይጠናቀቃል። በሚቀጥለው በእነዚህ ዙሪያ ማለት ነው ከቁርአን ካሊስ ማስረጃዎችን እያነሳን ትምህርቶችን እንቀጥላለን። እስከዛው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።